الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين أما بعد أحبتنا إخواننا أخواتنا እህቶቻችን ልጆቻችን ወንድሞቻችን እናቶች በያላችሁበት ሆናችሁ ይህንን ትምህርት የምትከታተሉ የአፍሪካ ቲቪ ደንበኞች የአፍሪካ ቲቪ ተማሪዎች የአፍሪካ ቲቪ ተከታታዮች ከሁሉ አስቀድሜ የአላህ ሰላም፣ ጤና፣ ምቾት ለእናንተ ይሁንላችሁ እላለሁኝ። ዛሬ የምናየው ትምህርት ባለፈው ተጀመርነው ትምህርት ጋር የተያያዘ ነው። እሱ ምንድን ነው? አዲሱ ትውልድ መልካም አርአያ ያስፈልገዋል፣ ሞዴል ያስፈልገዋል። የውጭ ሞዴል አያስፈልገውም። የሙስሊም ሞዴሎች ሞልተውናል። እህቶቻችን አርአያ ሊያረጓቸው የሚገባ ሴቶች እናቶችና ሴቶች እህቶች አልፈዋል። ማአት በክብር ታሪካቸው ተመዝግቦ በማንኛውም በወዳጅም በጠላትም ዘንድ ተከብሮ የሚዘገብላቸው ታሪካቸው አለ። ይህንን ታሪክ ማስታወስ ያስፈልጋል፣ ማገላበጥ ያስፈልጋል። ብዙዎቻችን ይህንን ስለማናስታውስ ይመስለኛል አንዳንድ ጊዜ ዝም ብሎ ይሄ ስለ እስላም ምንም ነገር የማያውቀው ቡድን ተነስቶ ሲጋልብ ስሜቱን ተከትሎ ሲያናፍስ እኛም አንዳንድ ጊዜ በቴሌቪዥን መስኮት እናይና ይሄ ነገር ጥሩ ይሆን እንዴ ይሄ ነገር የሚረባ ነገር ይሆን እንዴ በሚል ወደዚያ ወደማይረባው ነገር ሄደን ለመደባለቅ ሄደን ከዚያ ጋር ለማበር ለማጨብጨብ የምንጥረው ሞዴል ያጣን ስለሚመስልን ነው قل مسلم ما سب يراس مديلا له السنة مكتل وكال كمتا الحمد لله أهلا وسهلا ومرحبا أما إسلام الناس تطول إلى موديل يميامة أكال فاسمو بوتا يلو مسلمو قال لمن الإسلام غني عن مثل هذه الأشياء إسلام كذية تبقى قالوا اليوم إلى الله أكملت لكم دينكم وأتممت عليكم نعمتي ወረዲቱ ለኩም ልእስላመ ዲና ወረዲቱ ለኩም አልእስላመ ዲና እስላምን ሃይማኖታችሁ እንዲሆን መርጫ አለሁኝ እስላም መመሪያው አብቅቷል፣ አልቋል፣ ወርዷል። ከዚህ በኋላ በስብሰባ በኮንፈረንስ በፍልስፍና የምናሳድ የምናድሰው የምናስተካክለው የምናርመው የለውም። ለዚህ ነው አብዱላህ ብን መስዑድ ምን ይሉ ነበረ? ይተቢዑ ወላ ተብተዲዑ ፈቀድ ኩፊቱም ተከተሉ እንጂ አዲስ አትፍጠሩ፣ ቢድዓ አታምጡ። የዒባ የሶላት ቢድዓ የለም፣ የጾም ቢድዓ የለም፣ የሶደቃ አይነት ቢድዓ የለም፣ ያለባበስ ቢድዓ የለም። እስላም የደነገገው ስርዓት አለ። ያንን ስርዓት ተከትሎ ነው መከድ ያለበት። ኢተቢዑ ወላ ተብተዲዑ ፈቀድ ኩፊቱም ሴት ልጅ መሸፈኗ ይሻላል ወይስ መገለጧ ነው የሚሻለው? ከምን አኳያ? ከራሷ አኳያ ከራሷ አኳያ ሴት ልጅ መሸፈኗ ይሻላታል። ከተገለጠች የምትፈልገውም የማትፈልገውም ይደፍራታል። ያለፈ ያገደመው ነው የሚተቻት። በቃ የሚናፍቃት ወይም ሊያገኛት የሚፈልጋትም ሰው በክብር ሳይሆን የሚጠይቃት በውርደት ነው የሚጀምራት። ሴት ልጅ መሸፈኗ የምትፈልገው ሰው የሚፈልጋት ሰው አጥንቶ አጥንታ እስከሚገናኙ ድረስ በክብሯ በሰላም እንድትኖር ያረጋታል። አለበለዚያማ በሆነ ድንገታ ቦታ ላይ ከተገኘች እንዲያውም ልትደፈር ሁሉ ትቀርባለች። ለደም ለመደፈር የምትጋለጠው የተጋለጠ የተገለጠችው ተገላልጣ ራቁቷን የምትሄደው ወይስ ተሸፍና የምትሄደው? እውነቱን ካየን ተጨባጩን ካየን እርግጥ ሙሉ ስታስቲክ የለኝም፣ ግን አብዛኙ የምንሰማው ራቁቷን የምትል ተገላልጣ የምትል ሴት ነች። ተሸፋፍና የምትሄድ ሴት አንዳንድ ጊዜ ጋጠወጦቹ ለምን እንደኛ አልሆናችሁም በሚል ለምን እንደኛ የሳሞናና የኦሞ ማስታወቂያ ለምን አልሆናችሁም፣ የቅባት ማስታወቂያ ሆናችሁ ለምን አልወጣችሁም በሚል የኮንዶም ማስታወቂያ ለምን አልሆናችሁም በሚል አንዳንድ ጊዜ ሞራላቸውን ሊነኳቸው ይችሉ ይሆናል እንጂ የተሸፋፈኑ ሴቶች ተከብረው ነው ያሉት። መሸፈኗ ይሻላታል ለራሷ ወይስ መገላለጧ? ሴቶች ልጆች ለትዳር የሚጠበቁት የሚፈለጉት ሲሸፋፈኑ ነው። አንድ እኛ ሀገር ያለ አሁን ያለ ነገር ልንገራቸው። እኔ በየቀኑ ቴሌፎኖች ይደወሉልኛል። ሃሎ ሃሎ ምን ፈለግሽ? ወላሂ እንደው የሆነ ባል ጠይቆኝ ነበር እና ልይሽ አለኝ። ታዲያ ማየት አለበት። አይቶ እኮ ሊተወኝ ነው። ለምን ይተውሻል? አይ ካየኝ መተው ነው። ካላየኝ ግን ገፍቶ ይጠይቃል፣ መሀል ይደርሳል፣ በቁም ነገሩ ያስብበታል። ከዚያ በኋላ ይጓጓና በትክክል ያደርገዋል። አለበለዚያ አንዳንዶቹ የማየት ብቻ እንትን አላቸው፣ ጉጉት አላቸው። አንዳንዶቹ ይሉና ይደውላሉ። ሀሎ፣ አቤት፣ የሆነ ልጅ ጋር ልንጋባ ተነጋግረን ነበር እና ፎቶግራፍ ላኪልኝ አለ። ፎቶግራፍ ምን ያደርጋል? ፎቶግራፍ እኮ አሁን ባለው ተጨባጭ ፎቶግራፍ እንደፈለገ አድርጎ መላክ የሚችል የቴክኖሎጂ አይነት ነው። ቆንጆዋን በጣም ፉንጋ ሊያረግ ፉንጋዋን ቆንጆ አድርጎ ሊልክ ይችላል። ስለዚህ ቆንጆ መስላው በፎቶግራፍ አይቶ ተዋውሎ ኒካህ ብሎ ከሀገር ውስጥ ኒካህ ይታሰርልና ይሳራ ይታሰርለትና አየር ባየር ከዚያ በኋላ የሰርጉ ቀን ይገናኛሉ። እኔማ ይችን አይደለም ያየኋት በፎቶግራፍ አላሉ በጣም ረጅም ከአንድ ሺህ ኪሎ ሜትር የማያንስ ኒካ ታስሮልኛል ብሎ ሊሞሸር ሂዶ ከዚያ ሲያገኛት አይ እኔ ያየኋት ይችል አይደለም ማለት አረ ድምጿን አስታውስ አረ ምን ይባል ይሄው ፎቶግራፏን ላሳያችሁ ፎቶግራፏ ስትታይ ትመስላለች ግን በጣም ልዩነት አላቸው እስላምን የሚያስተምረውን ነገር እኮ ተቀብለን ተግብረ ነው ቢሆን እያት ትዳራችሁ እንዲሰምር መታየቱ ጥሩ ነው ያሉት ነቢ ስለ ስለም ይሄ ነው። ደግሞ ስትታይ ተነግሯት ተዘጋጅታ አይደለም መታየት ያለባት በድንገት ማየት ኩንቷ አትከበኡ ላህን ያለው እየተደበቅኩኝ አያት ነበረ። ነቢዩ ሰለላሁ ዐለይሂ ወሰለም من إلال خطبت امرأة فجعلتها تخبأ لها حتى نظرت إليها في نخل لها عند سيت لا قبا فلقي بطعم الطبابك أتنبري هنا أتكلتها تشوبيت بوست قبتها بعلك بيت أيهاتنا فقيل له أتفعل وهذا وأنت صاحب رسول الله صلى الله عليه وسلم إنجي أنت هي أنت هرق سيت أنت دبك أنت يا نبي صلى الله عليه وسلم وعدنيا هنا يا نبي تماري هنا له فقال سمعت رسول الله صلى الله عليه وسلم يقول إذا ألقى الله في قلب امرئ خطبة امرأة فلا بأس أن ينظر إليها እንዴ እና የነቢዩ ስ ላ ሰለም ተማሪስ ብሆን ነቢዩ ራሳቸው ሲሉ ሰምቼ የለ እንዴ ምን ሲሉ ሰምተሃል አንድ ሰው የሆነች ሴት ሊያገባ ቀልቡ ካሰባት ቢያያት ችግር የለም የማታጫትን ሴት ልታገባት የማትፈልጋትን ሴት ግን አትይ ማለታቸው አይደለ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ በየሹቃው፣ በየትምህርት ቤቱ፣ በየመስሪያ ቤቱ፣ በየሱቁ፣ በየሻይ ቤቱ እየተጋፋህ ያለህና ከላይ እስከ ታይ የመነጠርክ የምታይ ጎረምሳ ሁሉ ማን ፈቅዶልህ ነው? የረሱል ሰለላሁ ዐለይሂ ወሰለም ወዳጅ የሆነ ሁሉ ሊያስብበት ይገባል። ይኸው ሰሐቢዩ ተደባብቄ አየኋት ላጫት የፈለኳትን ሲለው አንተ እንዲሁ እንዲሁ የነብዩ ጓደኛ ሆነ የነብዩ ተማሪ ሆነ ልታገባት የፈለካትን ሴትስ ቢሆን እንደዚህ ታረጋለህ? አዎ እኔ እኮ ነብዩ እንዲህ ሲሉ ሰምቻለሁ። ክርክሩ፣ በዛን ጊዜ የነበረው ክርክር በወጣቶች መካከል በወጣቶች መካከል የነበረው ክርክር ሊያገባት የፈለጋትን ማየት ይፈቀዳል አይፈቀድም ነበረ። አሁንማ ለጋብቻማ ከተሳሰቡ ከተጠያየቁማ ኒካ ይታሰር አይታሰር ግብዣው ምናምኑ በጣም የሚያሳፍር አይደል? እየተጠናናን ነው፣ እቃ እያጠናን ነው፣ ስለ ኑሯችን እየተወያየን ነው ነው የሚሉን እኮ። ማን ነው የፈቀደላቸው እንደዚህ? ያ አላህ <clears throat> ይሄ ለማጨት ሲባል ይሄ መታየት አለበት መታየት አለበት እኮ የምንለው እንደ ዘመኑ ሴቶች ገበያ ላይ በሙሉ የተሰጡ ስላልነበሩ ነው። አሁንማ ያፈለጋትን ሴት አይደለም እንዲሁ ምንም የራ ያባወራውን ሚስት እንደ ልቡ ማየት አይደል የሚችለው። ማየት የፈለጋትን ሴት ሄዶ ሱቋ ላይ እንደፈለገ አይቷት መሄድ ነው። ሱብሃንአላህ ሱብሃንአላህ። ይሄ የሚያሳየው በረሱል ጊዜ አለይሂ ሰላቱ ወሰላም የነበሩ ሴቶች ተሸፍነው ነበረ፣ ሽፍን ነበሩ፣ እንደ ልብ አይታዩም ነበረ። ስለዚህ ባካችሁ አለመሸፈናችሁ የራሳችሁ ነው። እናንተ እንዲህ እንድንሸፈን ሴቶቹ የሙስሊም ሴቶች እንዲሸፈኑ ግፊት አላሰደራችሁም። ራሳችሁን ነው የምትጎዱት። ነገር ግን የሚሸፈኑትን መተቸት፣ የሚሸፈኑትን ማነወር፣ የሚሸፈኑትን ማውገዝ ፈጽሞ ትልቅ ወንጀል ነው። በጣም የተከለከለ ነው። የሰዎችን ዲን ነው እየነካችሁ ያላችሁት፣ የሰዎችን ክብር ነው እየነካችሁ ያላችሁት ነው። አንድ ዓሲም አልአሕወል የሚባል ሰውዬ ነበር። ኩና ነድኹሉ ዓላ ሐፍሰት ቢንቲ ሲሪን ሐፍሳ ቢንቲ ሲሪን የምትባል ሴትዮ ጋር እንሄድ ነበረ እና ወቀድ ጀዓለት ልጅልባበ ሃከዛ ወተነቀበት ቢሂ ጅልባቧን እንዲህ አድርጋ ኒቃብ ታደርገው ነበር እንደዚህ ፈነቁሉ ለሃ ረሒመኪላህ ምን ነው አላህ ይዘንልሽ አላህ ይቅር ይበልሽ ቁርአን እኮ እንዲህ ይላል ወልቀዋዒዱ ሚን ኒሳኢ ላቲ ላ የርጁነ ኒካሐን እነዚያ ለትዳር የማይዘጋጁ ለትዳር የማያስቡ አሮጊቶች فليس عليهن جناح ان يضعن ثيابهن غير متبرجات بزينة በእነሱ ላይ ምንም ወንጀል የለባቸውም። ልብሳቸውን ቢጥኑ ጅልባባቸውን ቢተው ነው እንጂ ልብሳቸውን ቢጥኑ ማለት መቼም ቀሚሳቸውን ቢያወልቁ ማለት አይደለም አይደል? ይሄ ቁርአን መቼም በዚህ እንደማትረዱት ተስፋ አደርጋለሁ። አሮጊቶች ችግር የለባቸው ልብሳቸውን ቢያስቀምጡ ማለት ጅልባቡ በላይ ከቀሚሱ በላይ የሚጣልበት ጣል የሚደረገው ልብስ ቢቀመጥ ችግር የለውም ብሎ የለም ወይ? ባይሆን በውበታቸው ይፋ ያልወጡ እንትን ያልወጡ ሲሆኑ ገይረ ሙተበርጃትን ቢዚና ፈተቁሉ ለና አይ ሸይእን ባዕደ ዛሊክ ከዚያ በኋላስ ምን ይላል ታዲያ ትለን ነበረ። ቀጥሉት እንጂ በአንዱ በአንዱ አምኖ በሌላው መካድ የለበትም። ኑእሚኑ ቢባዕድን ወነክፍሩ ቢባዕድ አትሁኑ። ቀጥሎስ ምን አለ ይል ትለን ነበረ። ከዚያስ ወአን የስተዕፊፍነ ኸይሩን ለሁነ ይላል። ወአን የስተዕፊፍነ ቢጠበቁ ግን ከዚህም ጥንቁቅ ቢሉ ጥንፍፍ ቢሉ ጥሪት ቢሉ ኸይሩን ለሁነ ለነሱ የተሻለ ነው አይልም ይላል። ስለዚህ እኔ አሮጊትም ቢሆን ለትዳር የሚፈልግ ወንድ እኔ ጋራ ብዙ ጭንቅላቱ የሚሳብ የለም ብል እንኳን መሸፈኔ ይበልጣል ብሎ ቁርአን በግልጽ አይደል የነገረን። ስለዚህ የእኔ ስራ ነው የእኔ እያልኳችሁ ያለሁት ነው ትክክለኛው ትለን ነበረ። አያችሁ አሮጊቶች እንኳን ትላልቅ ሴቶች እንኳን الإمام العلامة الكاساني رحمة الله عليه አንድ ሚስት በጣም ዓሊም ሚስት ነበረችውና ወደ አገሩ እንድትመለስ ጠየቀችው ይባላል فلما هم بذلك استدعاه الملك العادل نور الدين ወደ አገሩ እንድትመለስ እንዲመለስ በፈለገችው ጊዜ በጊዜው የነበረው እዚያ አካባቢ የነበረው ባለስልጣን ጠየቀው ወሰአለሁ አን ዩቂመ ቢሐለብ ኧረ እባክህ እዚሁ ብትኖር ይሻላል ሐለብ ሶሪያ ውስጥ ከሶሪያ ከተሞች አንዱ ነው። እዚያ ላይ እንድትኖር እዚህ እንድትኖር ፈልጋለሁኝ አለው። ፈዐረፈሁ አነሁ ላ የቅድሩ አላ ሙኻለፈቲ ዘውጅሂ አይ ሚስቴ ፈልጋለች፣ ሚስቴን አብላኛለች፣ እሷን መክለፍ አልፈልግም አለ። إذ هي بنت شيخه ይቺ ልጅ ባለቤት ሚስቴ ብቻ ሳትሆን የሼኼም ልጅ ናት እና እሷን መክለፍ አልፈልግም። እስካሁን ሰብራልኛለች፣ አሁን ግን ካልመጣህ ስላለችኝ ልሄድ ነው አለው فأرسل الملك إلى فاطمة خادما بحيث لا تحتجب منه ፋጢማ ትባላለች ፋጢማ ቢንት ሰመርቀንዲ ወደ እሷ ላከላት ሰራተኛ ከዚያ ይሄ የላኩልሽ የአንቺ ባሪያ ነው እንደ ልብሽ አውሪው አናግሪውና መለክቴን ይዞልሽ መጣ ብሎ ላከላት ፈለም ተእዘን ሊልኻዲም ሄደ እሱ ያ ሰራተኛ የተባለው ሲሄድ ሊያናግራት ሲፈልግ ራቅ ብለህ አናግረኝ አንተ አጅነቢ ነህ መልእክቱን ንገረኝ ከዚያ ይዘክዳለች ወአርሰለት ኢላ ዘውጅሃ ተቁሉ ለህ አብዓዱ ዓህዱከ ቢልፊቅሂ ኢላ ሀደ ልሐድ አለችው አንተ ይህን ያህል ከፊቂህ ከእውቀት ርቀሃል ማለት ነው أما تعلم أنه لا يحل أن ينظر إلي هذا الخادم ይሄ ሰራተኛ ወደ እኔ መመልከት የማይፈቀድለት መሆኑን አታቅም ማለት ነው። ወአዩ ፈርቅን በይነሁ ወበይነ ሪጃል ፊ አደሚ ጀዋዝ ነበር ምን ሁነህ ነው አንተ ይህንን የላክብኝ? እንደ ልባሽ እንደ ልብሽ ልታናግሪው ትችያለሽ፣ ልታዝዥው ትችያለሽ የምትለኝ እሱና ሌላው ወንድ ማየት እንደማይፈቀድልኝ እሱም እኔን ማየት እንደማይፈቀድለት ምንድን ነው ልዩነቱ? ፈአርሰለ ኢለይሃ አልመሊኩ እምረአተን ሊቱከሊመሃ ፊ ሃዛ ከዚያ በኋላ እንደገና ሴት ባሪያ አይሲዞ ህጅና አናግሪ ብሎ ያችን ሴት ባሪያ ላከላት ይሉናል። እኔ ማለት የፈለግኩት ቀደምት ሙስሊሞች ይህን ያህል ነበረ ጥንቃቄያቸው። አሁን ግን ያለው የሙስሊሙ ማህበረሰብ በጣም ፈተና ላይ ወድቋል። በተለይ በልብስ ጉዳይ ሴት እህቶቻችን ተፈትናችኋል፣ እኛም ተፈትነናል። እኛም የሴት አባቶች፣ የሴት ባሎች፣ የሴት ልጆች፣ የሴት ወንድሞች በቃ ዙሪያውን ሴት እህቶች ሴት አይደል ያለን አክስቶቻችን፣ እህቶቻችን፣ ሚስቶቻችን፣ ልጆቻችን፣ እናቶቻችን እነዚህ ሁሉ በተፈተኑት ፈተና ወንዱም ተፈትኗል። እናንተ በመተግበር እኛ ደግሞ በመተባበር የፋሽን ልብሶች የምናሰፋው እኛ ነን። አባቶች፣ ባሎች፣ ወንድሞች፣ ልጆች እናንተ ተቀባብታችሁ፣ እናንተ ተጋጊጣችሁ፣ ተሸላልማችሁ ሰርግ ይዘናችሁ የምንሄደው መዝናኛ ቦታ ይዘን የምንሄደው ገበያ ይዘናችሁ የምንወጣው እኛ ነን። ተጋጊጣችሁ ከከተማ ከቤት ስትወጡ ወደ ከተማ እንደምትሄዱ ወንድ መካከል እንደምትደባለቁ እያወቅን ዝም የምንለው እኛ ነን። ስለዚህ ያሉ ያሉ ፈተናዎች የጋራ ፈተናዎች ናቸው። እናንተንም እኛንም ይፈትናሉ። መፍትሄው ምንድን ነው? መፍትሄው እንመካከር፣ እንግባባ የሚያዋጣው ኢስላም ነው። ከኢስላም ውጭ ያሉ ነገሮች ለጊዜው ሊብለጨለጩ ይችላሉ እንጂ መፍትሄው ኢስላምና ኢስላም ብቻ ነው። ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁ ፊ ልአኺረቲ ሚን አልኻሲሪን። ከኢስላም ሌላ ሌላ ነገር መመሪያ እንፈልጋለን የተሻሻለ ነገር እንፈልጋለን የሚሉ ሰዎች ካሉ በዱንያም በአኼራም ከሳሪዎች ናቸው። አንዳንዶቹ ኧረ በዱንያማ ተመችቷቸዋል ምን ይመቻቸዋል? በጣም ነው እንጂ የሚያጨናንቀው። ዛሬ አንዱን ነገ ሌላውን ከዚያ ሌላውን እያለ ሲወጣ ሲወጣ ሲወጣ እምነተ ቢስ ይሆናል። አንዳንዱ እምነት በልብ ነው እንጂ ልብስ ለበሽ አለበሽ ምን ምን አለበት የሚሉ ሰዎች አሉ። ማን ነው ያለው እንደዚህ? እምነት ውስጥ ቢያምን ኑሮ አካል የተገብረው ነበር። አስሉ እምነት የውስጥ ብቻ ነው የሚል እኮ አስተሳሰብ የሙርጂአዎች እምነት ነው። የሙርጂአ መዝሀብ ነው። ሙርጂ የሚባል ቡድን አለ። ይሄ ቡድን ምንድን ነው? እምነት ነው እንጂ መኖርን መታዘዝክን ማረጋገጥ ነው እንጂ ተግባር የሚባል ነገር ከእምነት ጋር ግንኙነት የለውም። ላ ኢማን اعتقاد بالقلب قول باللسان وعمل بالأركان وعمل بالأعضاء بالجسم ካልተተገበረ ውስጥ ለማመንህ እኔ በምን አውቀዋለሁ? ቃለት الأعراب آمنا قل لم تؤمنوا ولكن قولوا أسلمنا አንዳንድ ጊዜ እኮ ኢማን ውስጡ ሳይኖር ዝም ብዬ ስለ ሙስሊም ነኝ ሙስሊም ነኝ ሊል ይችላል ሰው። ስለዚህ መፍትሄው መመካከር ከሆነ እስላማዊ ልብስ ሁሉም ሙስሊም ሴቶች ቢለብሱት ይህን ሁሉ ሙስሊም ሴት አሸባሪ፣ አክራሪ ብለው እንትን አይሉትም፣ አይዘልቁትም፣ ነውርም አይሆንም። ሙስሊሞቹ ባሉበት ይሄ ልብስ ከታወቀ በቃ የሙስሊሞች ልብሶች ተብሎ ይታወቃል። ግን አምሳ ሙስሊም ሴቶች ባሉበት ቦታ አምስት ሴቶች ብቻ ይህን ልብስ ከለበሱ ፊታቸውን ከሸፈኑ ሌላ ችግር ፈጣሪዎች ተብለው ሊፈረጁ ይችላሉ። ሰውም አይፈረድበትም እኮ ሌላው ማህበረሰብ ይህንን ለምን አልከን እንዳትሉት እኮ ታዲያ መሬማ እንደዚህ ለብሰሻል፣ ፋጡማ ለምን እንደዚህ አልለበሰችም ይሏቸዋል። መጀመሪያ ካንተው ነው ካንቺው ነው የሚመጣው። ሙስሊሙ በተቸበት ሙስሊሙ እየወጣ እየተቸ ባለበት ካፊሩ ታዲያ ቢተች ካፊሩ ይሄ ነውር ነው ኋላ ቀርነት ነው ብሎ ቢተች እንዴት ነው የምትፈርዱበት? ስለዚህ ሙስሊሞች ወንዶችም እህቶችም በዚህ ጉዳይ ኃላፊነት አለባችሁ። ሂጃብ የለበሱ ልጆች የተሻሉ ሴቶች እንደሆኑና ከሌሎቹ ሴቶች ያነሱ እንዳልሆኑ ሙስሊሙ ማህበረሰብ በደንብ ሊያቅ ክብር ሊሰጣቸው ኢስላምን በመተግበራቸው ሊደሰት ወላጆችም ልትተባበሯቸው ይገባል እንጂ አሸማቃችሁ ሂጃብሽን ካላወለቅሽ የኔ ልጅ አይደለሽም፣ ከዘመድ ጋር አጣላሽኝ፣ ከድር አስወጣሽኝ፣ በአካባቢ ህዝብ አስተቸሽኝ እያላችሁ ወላጆች አላህን ልትፈሩ ይገባችኋል፣ ልትደግፏቸው ይገባችኋል። እነሱ እንኳን የሚችሉት አሉ አይደል እንዴ? እንደ ጓደኞቻቸው እንደ ልባቸው እንዳይፈነጩ ኢስላም ይሻለናል፣ እስላምን መርጠናል ብለው ይሻለናል ብለው የመረጡትን ነገር እናንተ ለእነሱ ደጋፊ ልትሆኑ ይገባችኋል ለማለት ነው። አላህ ስብሓነሁ ወተዓላ ይታረቀን፣ አላህ ይታረቃችሁ። አላህ ስብሓነሁ ወተዓላ ይውደደን፣ አላህ ይውደዳችሁ። አላህ ስብሓነሁ ወተዓላ ባዘዘው ህይወታችንን ምንመራና ህይወታችንም ሞታችንም አላህ በሚወደው መንገድ አላህ እንዲያደርግልን ሴቱም ወንዱም ለአላህ ስብሓነሁ ወተዓላ ታዛዥ እንዲሆን ወጣቱም አዋቂውም የአላህን ትእዛዝ ያከበረ እንዲሆን አላህን ለምናለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ربض الجنة الخضراء بهاء قطفنا من نسائمها السمينا بني قومي إلى القرآن هبوا نعش أبدا